قُلْ إِنَّ እና ትክክለኛ መልስ የሚሆነው ምንድነው? ኢዛ ተዓረደ አልዓቅሉ ወነቅሉ ዩቀደሙ አልነቅል ቁርአንና ሐዲስን የሚጋጭ የሆነ አስተሳሰብ ቢመጣ የምናስቀድመው ምንድነው? የቁርአንና የሐዲሱን መረጃ ነው ነው ና ትክክለኛ የሆነ ትክክለኛ የሆነ አቅል አቅል ሰሊም የሆነ ቁርአንና ሐዲስን አይጋጭም ማለት አቅል ሰሊም ከቁርአንና ከሐዲስ ጋር አይጋጭም ነው የሚሆነው መልሱ። ይጋጫል ወይ ተብለን ብንጠየቅ ማለት ነው። ናም አሽርኩ ፊንያ አሽርኩ ፊንያት ወልመቃጢድ አሽርኩ ሽርክን መፈጸም ነው ፊንያት በንያዎች ላይ በንያዎች ላይ ሲል ግልጽ ነው። አኺራዊ ተግባርን በመስራት ላይ ይውልኝና ይስሙልኝን ማምጣት ማለት ነው። ወልመቃሲድ ወልመቃሲድ ደግሞ ሲል ምንድነው? በግብና በአላማ ላይ ወልመቃሲድ ማለት ምንድነው? በግብ ላይ ወይም በአላማ ላይ ሽርክን መፈጸም ይላል ርዕሱ። በንያና በግብ በዓላማ ላይ የሚፈጸም ሽርክ አለ። ወሚነ ሽርክ ልአስገር ከሽርክ ልአስገር ውስጥ ከሚመደቡት ውስጥ አሽርኩ ፊ ንያት በንያ ላይ የሚመጣ ሽርክ ነው። ወልመቃሲድ እንዲሁም በዓላማ በግብ ላይ ነው። ወሁወ እሱ ማ ዩሰማ የሚጠራው ነው ቢሽርክ ልከፊይ ሽርከል ከፊይ በመባል ይሰየማል ይጠራል። ከፊያ ይህ ምንን ይመስል የዩሊን ተግባርን ይመስል ወሆ ነውዓኒ እሱ በሁለት አይነት መልኩ ከፍለን እናያለን ይላል። የመጀመሪያው አሪያ ሪያ ነው። የመጀመሪያው የዚህ አሽርኩ ፊንያት ወይም ደግሞ አሽርኩ ኸፊይ ተብሎ ከሚጠራው ውስጥ ሪያ አንደኛው የዩሊን ተግባር ማለት ወሁወ እሱ ሙሽተቁን ቃሉ የተወሰደ ነው ሚን ሩእያ ሩእያ ከሚለው ቃል የተወሰደ ነው ከአረብኛው ማለት ነው። ይህ እንግዲህ የቃሉን ሰርፍ ወይም ሰርፋዊ ይዘትን ኬት እንደተወሰደ ይህ ቃል ይነግረናል። ሩእያ ከሚለው ነው የተወሰደው። ወልሙራዱ ቢሂ እዚህ ላይ የተፈለገው ኢብሃሩ ልዒባደቲ አምልኮን በይፋ መግለጽ ማሳየት ነው። ሊቀጥቢ ሩእየት ናስ ለሃ ሰው ልጆች ሊቀስድ ሩእየት ናስ ለሃ የሰው ልጆችን እይታ በዛ ላይ በማሰብ ማለት ነው። ፈየሕሚዱነ ሳሒበሃ የዛን ተግባር ሰሪም ፈጣሚን ያመሰግኑ ዘንድ ፈየሕሚዱነ ሳሒበሃ የዛን ተግባሪ ሰሪ ስራ ወይም ተግባር ተግባሪ ወይም ሰሪ ያመሰግኑ ዘንድ የሚሰራው ስራ ነው። ወልፈርቁ በይነ ሪያ ወበይነ ሱምዓ በሪያና በሱምዓ መካከል ያለው ልዩነት እነ ሪያአ የዩልኝ ተግባር የሚባለው ሊማ ዩራ ለሚታይ ነገር ነው። ምን አልዓመል ከስራ ከሰላት ምሳሌ ምንን ይመስል ሰላትን መፈጸም ይመስል والصمع صمع دم مبالو لما يسمع لن يسمى نجا كالقراءة قرآن المقرات المسل والوعظي لا يو بالساعة وش ما درج المحاضرة وشلي والذكر والذكري عندهم بيفا سوش لي سمو زمي الذكر لي يسمو اللي انتك بارن ما كلي يدك ممن يبالا سمعا يبالا ويدخل يقبل في ذلك بزي رسوس ተሐዱቱል ኢንሳን የሰው ልጅ መናገሩ አን አማሊሂ ስለ ስራው መናገርም ያው እዚህ ውስጥ ይገባል። እንዲሰራው እንዲያደረኩና እያለ መለሰፍ ማለት ነው። ወይኽባሩሁ እንዲሁም መናገሩ ቢሃ በሷ በሰራው ስራ ማለት ነው። እዚህ ውስጥ ይገባል። ኢላ ለሰው ልጆች ትምህርት ይሆን ዘንድ መማሪያ የሆናቸው ዘንድ የሰራውን ስራ ቢናገር ችግር የለው ወቀድ ቃል አላሁ ተዓላ አላህ ስብሓነሁ ወተዓላ ብሏል ቁል ብለህ በል ያ ሙሐመድ ያ ነቢይላህ ኢነማ አነ በሸሩ ምስሉኩም እኔ እኮ የእናንተ አምሳያ ሰው ነኝ ዩሓ ኢለየ ልዩነቱ ምንድን ነው? ወደ እኔ አምላካዊ መልእክት ይመጣል። እናንተ ጋር ደግሞ አምላካዊ መልእክት አይመጣም። ዩሃ ኢለየ አነማ ኢላሁኩም እነሆ እኮ ጌታችሁ አምላካችሁ ኢላሁ ዋሒድ አንድ አምላክ ነው የሚል መልእክት ወደ እኔ ይመጣል። ፈመን ካነ የርጁ የሚከጅል የሆነ ሰው ሊቃአ ረቢህ ጌታውን መገናኘት ፈልያዕመል ምን ይበል? ጌታውን መገናኘት የከጀለ የፈለገ ሰው ፈልያዕመል ይሰራ ይስራ ዓመለን ሳሊሐን መልካምን ስራ ይስራ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ ولا يشرك عند أقره بعبادة ربه جيتهم بمملك لي أحدا عندنا من ذا قربت بأملاك لنا سلزي الله لنا نجؤون على ماخرا من كجل كهنة سراجنا لله الله سبحانه وتعالى بلن ما درات اللبن قال الإمام ابن القيم رحمه الله إن نبت ملكة إمام ابن القيم ميلوت نقر في معنى الآية يهنن አንቀጽ ትርጓሜን በተመለከተ አይ ማለትም ከማ አነ አላህ ዋሒዱን አላህ እኮ አንድ እንደሆነ ሁላ ወላ ኢላሃ ሲዋሁ ከሱ ውጭ አምላክ እንደሌለው ሁላ ፈከዛሊከ የንበጊ እንደዚሁ ይገባል አንተኩነ ልዒባደቱ ለሁ ወሕደ ለሱ ብቻ አምልኮ መፈጸም ይገባል ይሆናል ይላል። فكما تفرد بالإلهية الله قام لا تغمون اند تنطلوه يجيب ان يفرد بالعبوديه باملكم بيوم السو بቻ لنطل يقبل فالعمل الصالح ملكام هناك تكبر سرا هو الخالي من الرياء كمن يطرا فيونو كرياء المقيد بالسنه كمن አንድ ስራ ምክንያቱም እዛ ጋር ምን ሸርጥ ተደርጓል አላህ ዘንድ ተቀባይነት እንዲኖረው ፈመን ካነ የርጁ ሊቃአ ረቢ ፈልያዕመል አመለን ሳሊሐን ብሏል ስለዚህ አንድ ተግባር አመሉን ሳሊሕ የሚሆነው መቼ ነው አልኻሊህ የጠራ ሲሆን ነው ሚን ሪያኢ ከዩልን ተግባር የጠራ ሲሆን ነው አልሙቀየድ ቢሱና በሱናም የተገደበ ሲሆን ነው ቢድዓ ያልተጨመረበት ሲሆን ነው ምን መሆን አለበት? ከሪያ የጠራ በሱና ላይ የተገደበ ሱናን የተከተለ ሲሆን ነው። ኢንተሃ አይ እንተሃ ከላሙ ኢብን አልቀይም ረሒመሁላህ አላህ ይዘንላቸውና ኢብን አልቀይም ንግግር ተቋጨ። ወቀድ ተዋዓደ አላሁ ልማ ወቀድ ተዋዓደ አላሁ ልሙራኢነ ቢልወይሊ አዎ እነዛ በዩሊን ተግባርን የሚሰሩ ሰዎች ላይ አላህ የዛቻ ቀጠሮን ቀጠረ። فقال تعالى الله سبحانه وتعالى بيقول فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماحون فويل ويولاቸው لما للمصلين لن نزاق تجاجوج እነዛ ማን ናቸው ካላችሁ አለዚነ ሁም እነዚያ ናቸው እነሱ አን ከስግደታቸው ሳሁን ምን የሚሉ ሳሁን የሚዘናጉ ማለት አወቅቲሃ አናዳዒ ሰላት ቢወቅቲሃ በወቅቱ መስገድን ሊሆን ይችላል አው ኹሹዑን ኹዱን ባለማሟላት እኚህ መስ አለዚነ ሁም እነዚያ ናቸው እነሱ ዩራኡን ስራቸው እንዲታይ የሚፈልጉ ናቸው። ስራዎቻችን ይታዩልን ባዮች ናቸው። ወየምናዑነ ይከለክላሉ፣ አልማዑን ውሰትንም ይከለክላሉ። ውሰትን ይከለክላሉ ማለት ነው መዋዋስን። ንፉጎች ናቸው፣ ለሰው አያውሱም፣ መዋዋስንም ይከለክላሉ። ወአኽበረ ተዓላ አላህ ስብሓነሁ ወተዓላ ተናገረ አነ ሪያአ የዩልኝ ተግባር እኮ ሚን ሲፋት ልሙናፊቂን ከሙናፊቆች ምን ውስጥ ነው ባህሪያት መገለጫዎች ውስጥ ነው ይላል። وقال تعالى الله سبحانه وتعالى بلولاج إن المنافقين يخادعون الله وهو خادعهم وإذا قاموا إلى الصلاة قاموا كسالى يراءون الناس من على إن المنافقين منافقان كمالك يخادعون الله አላህን አታላዮች ናቸው። አዎ አላህ የሚያታልሉ ናቸው። ወሁወ ኻዲዑሁም እሱም የሚያታልላቸው ሲሆን እዚህ ጋር እንግዲህ ለአላህ ስብሐነ ወተዓላ ይህ መገለጫው ዒዛ ነው። ለምን እነሱ ምን ከሚል እነሱ ምን ከመሆናቸው የሚያታልሉትን አላህ ስብሐነ ወተዓላ ደግሞ በልጧቸው ይገኛል ማለት ነው። ወይዳ ቃሙ እንደነሱ ግን ምን አይደለም መጥፎ ገጽታ አይደለም ለአላህ የሚሆነው የሚገባው ሲፋ ነው። ለማ ምሳሌ ይሄ ነገር እንደዚህ አይነት ገጽታ ያላቸው የቁርአን አንቀጾች ምሳሌ አላህ ኻዲ አይደለም ግን ኻዲዕ ለሆነ ግን ቀድሞ የሚገኝ ነው ሊያጭበረብር ለሚችል ማለት አዎ እንዲሁም አላህ ምን አይደለም ላያሲዝ ግን ሲራን ለሚጠነሱ ሰዎች ግን ኢነሁም የኪዱነ ከይዳ ወአኪዱ ከይዳ እነሱም ሴራቸውን ያስራሉ እኔም ይላል አላህ Subhanahu Wa እነሱ በመጥፎ ሲያስቡ እንግዲህ አጠፋው የከፋው ሆኖ በልጧቸው የሚገኝ መሆኑን ለማሳየት ነው። ወኢዛ ቃሙ የቆሙ ጊዜ ለሰላት ወደ ስግደት قاموا ይቆማሉ كسالى ስልቾች ሆነው ተሰላችተው يراءون الناس የሰዎችንም እይታ ይፈልጋሉ። ሰው ልጆች እንዲያዩዋቸው ይፈልጋሉ። ولا يذكرون الله إلا قليلا አላህንም ጥቂትን እንጂ አያወሱም ይላል። وعن أبي هريرة ከአቢ ሁረይራም ይስተላለፋል مرفوعا ቀጥታ ከነቢዩ ባነሳው ሐዲስ ቃለ ብሏል ቃለ አላሁ ተዓላ አላህ ብሎ አለ አና አግና እኔ ተብቃቃውኝ ነኝ አሹረካ ከተጋሪዎች አን ሽርኪ ከሚያጋሩብኝ ተጋሪዎች የጠራሁኝ ነኝ መን አሚለ አመለን ስራን ይሰራ አሽረከ መዒ ከኔ ጋር አጋራ እንደሆነ ፊህ በዛ ውስጥ ገይሪ ከኔ ውጭ ያለን በእኔ ላይ ቢያጋራ ተረክቱሁ ያንን የተገበረውን ሰውዬ ተዋለውኝ ወሽርከሁ ያጋራብኝንም ተግባር እሱንም ተግባሩንም ይላል እና ረዋሁ ሙስሊም ሙስሊም ዘግቦታል አይ ማለትም መን ቀሰደ ቢዓመሊሂ በስራው ያሰበ ገይሪ ከኔ ውጭ ያለን አዎ የሌላ ሙገሳ ውዳሴን የፈለገ ገይሪ ሚነል መክሉቂን ከፍጡራን ተረክቱ እሱንም ተዋለው ወሽርከሁ ያጋራብኝን ተግባር እንግዲህ አላህ ለሚያጋራ ሰው ከሱ የጠራው ነኝ እያለ ነው። ወፊ ሪዋየት ኢብን ማጃ እብን ማጃ በዘገበው ደግሞ ፈአነ ሚንሁ በሪ እኔ ከሱ የጠራሁኝ ነኝ። ወሁወ እሱ እኮ ሊለዚ አሽረከ የእሱ ተግባር እኮ ላጋራው አካል ነው የሚሆነው እንጂ እኔ ዘንድ የሚደርሱ የለም ይላል። ቃለ ኢብኑ ረጀብ ኢብኑ ረጀብ ደግሞ የሚሉት ነገር አላቸው። ረሂመሁላህ አላህ ይዘንላቸውና ኢዕለም ወቅ አነ ልዓመለ አንድ ተግባር ሊገይር ላህ ከአላህ ውጭ የሚተገበር አቅሳሙን ለሱ ምን አለው ክፍሎች አሉት። ፈታረተን የኩኑ ሪያአን መሕዳ አንዳንዴ ያው በግልጽ የዩልኝ ተግባር ይሆናል ቢሐይቱ ላ ዩራዱ ቢሂ ሲዋ ሙራአት አልመክሉቂ ከመሰረቱ በሱ ያልተፈለገ ሲሆን በዛ ተግባር የሰው ልጆች እይታ እንጂ ሙራአት አልመክሉቂን የፍጡራን እይታ እንጂ ሊገረድን ዱነዊ ለዱንያዊ ጥቅም ከሐል المنافقين ልክ እንደ ሙናፊቆች ጠባይ ፊ ሰላትህም በስግደታቸው ላይ እንደሚያሳዩት ማለት ነው። ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው ምን አለ አላህ ወኢዛ ቃሙ ኢለ ሰላቲ ቃሙ ኩሳላ ዩራኡነ ናስ ወደ ሰላት የቆሙ ጊዜና ተሰላችተው ይቆማሉ የሰው ልጆችንም እይታ ይፈልጋሉ ይላል። ወሀዘ ሪያ ይህ ተግባር አልማሕስ ግልጽ የሆነ ነው ላ የካዱ ይስዱሩ ሚን ሙእሚኒን እንዲህ አይነት ተግባር ከአንድ አማኝ የሚመነጭ አይደለም። ላ የካድ ይስዱር በመመንጨት የሚደርስ አይደለም። ከአንድ ሙእሚን የሚመነጭ አይደለም። ፊ ፈርድ ሰላት ወስያም ግዴታ በሆኑ ስግደቶችና ወስያም በጾሞች ላይ ከአንድ አማኝ የሚተገበር የሚጠበቅ አይደለም። ወቀድ የሱሩ እንደ አይነት ተግባር በእርግጥ ይመነጫል ፊሰደቀቲል ዋጂባ ዋጂብ በሆኑ ሰደቃዎች ዘካ ላይም ወልሐጅ በሐጅ ላይ ወገይሪማ ሌሎች ላይም ሊመነጭ ሊከሰት ይችላል። ሚነል አዕማል ዛሂራ በግልጽ የሚታዩ ተግባሮች ወለቲ የተዓዳ ነፍዑሃ ጥቅሟ ወደ ሌላው የሚሸጋገር ማለትም ሌላም ሰው ስንጠቅም ምሳሌ የምንጠቅመው አካል ቢኖር ማለት መርዳት፣ ማገዝ የመሳሰሉ ነገሮች ላይ ሪያ ያጋጠማል። ከስረ መሰረቱ ለሰው ልጆች ብሎ መለየት ግን ከሙእሚን የሚጠበቅ አይደለም። እንዲህ አይነት ተግባራቶች ላይ ከመጀመሪያው አንስቶ ማለት ነው። ፈኢነ ልእኽላስ ፊሃ አዚዝ እንደሚታወቀው አንድን ተግባር ስንተገበር ወደ ሌላ የሚሸጋገሩ ተግባሮች ሰው ልጆች ሊያዩት ሊሰሙት የሚችል ተግባር فإن الإخلاص አዚዙ عزيز ምንድነው ከባድ ነው ይላል وهذا العمل تكبار لا يشك مسلم አንድ ሙስሊምን ማይጠረጥረው ነው أنه حابط ይህ ስራ የተበላሸ መሆኑን ተቀባይነት እንደሌለው ማንም ሙስሊም የሆነ ሰው የሚጠረጥረው ነገር አይደለም ምንም ጥርጥር የለውም ማለት ነው ስራው ተቀባይነት እንደሌለው ዋና ሳሂበው يستحق المدح እንኳን አይደለም ሰውየው አጅር ሊሰጠው አይደለም ለሱ ምን የተገባው ነው መቅት አዎ መቅሰፍ ቅጣት ሚና ከአላህ ስብሐነ ወተዓላ አዎ ቁጣ የተገባው ነው ሚነላህ ወልዕቁባ ቅጣትም የሚገባው ነው يستحق المكت من الله والعقوبة ቅጣትም ጭምር ወታረተን አንዳንዴ ደግሞ ሪያ እንዴት ይገባል ከተባለ የኩኑ ልዓመሉ ሊላህ መጀመሪያ የቅድሙ ከስረ መሰረቱ ለሰው ብሎ መነየት ይሄ ደግሞ ወታረከን አንዳንዴ የኩኑ ለዓመሉ ሊላህ የምንሰራውን ስራ ለአላህ ብለን ነው ምንጀምረው ስንሰራ ግን ወዩሻሪኩ ሪያ የይልኝ ንያ በመሐከል ይመጣል ፈኢንሻረከሁ ከተጋራው መሐከል ላይ መጥቶ ሽርክ ከገባበት ላላ እዚህ ጋር የፈለገው ፈኢንሻረከሁ ተግባሩን ስራውን ከተቀላቀለው ከተጋራው ሚናስሊ ከመሰረቱ አብሮ ተቀላቅሎ ከመጣ ከስረ መሰረቱ ነው። ፈንሱሱ ሰሒሓ ሰሂህ የሆኑ መረጃዎች አዎ ተዱሎ ያመላክታል። አላ ቡጥላኒሂ ስራው ተቀባይነት እንደሌለው ወሑቡጢሂ አይደን ስራውም ተቀባይነት እንደሌለው የተበላሸ መሆኑን ያመላክታል። ወአማ ኢንካነ ከሆነማ አስሉ ልአመሊ የስራው መሰረት አስሉ ጅማሬው ላይ ሊላህ ለአላህ ከሆነ ንያው ሲጀምር ثم طرأت ከዚያ በድንገት መጣችበት አለይህ በሱ ላይ ንየቱ ሪያ የዩልኝ ንያ ቢመጣበት ፈኢን ካነ ኻጢረን በድንገት ከሆነ የተከሰተው ወደፈዐሁ ልክ ሪያው ይዩልኝና ይስሙልኝ ተግባሩ ሲመጣ ወደፈዐሁ ምን ካለው ከገፈተረ ያንን ነገር አንጥሮ ከመለሰው ፈላ የضሩሁ ይህ ተግባሩ ምንም አይጎዳውም ቢገይሪ ኺላፍ ያለምንም ዑለማዎች ኺላፍ ማለት ነው አይጎዳውም በድንገት ከመጣበትና አንጥሮ ከመለሰው በቃ አረ እስራኤል ለአላህ ብዬ ማጥራት አለብኝ አለ በመሃል ላይ ግን እኮ የሰው ሙገሳ ፈልጎ ነበር ፈኢን እስተርሰረ ግን አብሮት ከዘለቀ እስተርሰረን አብሮት ከዘለቀ ከሄደ ማዓሁ ከሱ ጋር ፈሁወ ዩሕቢጡ አው ፈኢን አብሮት ከዘለቀ ከሄደ ተግባሩ ማዓሁ ፈሐል ዩሕበጡ ይበላሻል እንዴ ቢሂ በሱ በመሃል ስለተከሰተበት ሪያው አመሉ ስራ ይበላሻል አውላ የድሩሁ ወይስ አይጎዳውም በሚለው ላይ አውላ የድሩ ዳሊከ በዚህ ላይ አይጎዳውም ወዩጃዛ ይመነዳል አላ አስሊ ንየቲሂ በንያው መሰረት ገና ባነሳሱ ንያ ላይ መሰረት ይመነዳል በሚለው ላይ ፊ ذلك اختلاف بين العلماء በዑለማዎች መካከል ያሳብ ልዩነት አለ ሚነ ሰለፍ ከሰለፎች ጀምሮ ሚነ ሰለፍ ከሰለፎች ማለት ነው ኺላፍ አለ ቀድ ሐካው ይህንን ነገር አውግቶታል አውስቷል አልኢማሙ አሕመድ ኢማሙ አሕመድም ወብኒ ጀረሪ ወብኒ ጀሪሪ ጠበሪ ጠበሪዩ እብኒ ጀረሪ እብኒ ጀሪሪ ጠበሪይም አውስተውታል ወረጀሐ አይ ሚዛን የደፋ ነው ብለዋል ሁለቱማ ኢማሙ አሕመድና ኢብን ጀሪር ጠበሪ አነ ዐመለው ስራው ላይ የብጡሉ ቢዛልክ በዚያ ይበላሽ ምክንያቱም መጣ እዛ ያንን የተከሰተበትን የሆነውን ሪያና ሱማ አንጥሮ መለሰና በስራው ላይ ቢቀጥል ስራው አይበላሽም አሉ ላ የብቱል ዋናው ዩጃዛ ቢንየቲ በንየ ቢንየቲ ሉላ በመጀመሪያው ንያ ይመነዳል ስራውን ለአላህ ብሎ በጀመረው ማለት ነው وهو እኮ مروي የተዘገበ ነው عن الحسن البصري ከሐሰን አልበስሪ የተዘገበ ነው ወገይሪ ለሌላው ስለዚህ ያው አንጥሮ ከመለሰው የተገመጣበትን ሪያና ሱማ ስራው ተቀባይነት ይኖረዋል፣ በሱም ይመነዳል። በአስሉን ንያ ነው የሚመነዳው። ኢንታ ንግግሩ እዚህ ጋር ተቋጭቷል። ፈተሐፈዙ አላ አዕማሊኩም በስራችሁ ላይ ተጠባበቁ። ሚነ ሽርክ ከሽርክ አዕظመ ሚማ ተተሐፈዙን አዕظም የበለጠ ሚማ ተተሐፈዙነ ከምትጠባበቁበት የበለጠ አላ አንፉሲኩም በነፍሳችሁ ላይ ሚን አዕዳኢኩም ከጠላቶቻችሁ ወአዕظመ ሚማ ተተሐፈظون አላ አምዋሊኩም በገንዘባችሁ ላይ ከምትጠባበቁት የበለጠ ሚን ሱራቅ ሌባ እንዳይሰርቃችሁ ገንዘባችሁን እንደምትጠብቁት ስራችሁን ከሪያ ከሱምዓ ጠብቁት፣ ከሽርክ ጠብቁት። ፈኢነ ኸጠረ ሽርክ ፈኢነ ኸጠረ ሽርክ ዐዚም የሽርክ እኮ አደገኝነት ከባድ ነው። ነስአሉላህ አላህ እንጠይቀዋለን ለና ለኛ ወለኩም ለእናንተም አሰላመተ ሰላም መሆንን ወልኢኽላሰ ስራን ለአላህ ብሎ ማጥራትን ፊል ቀውሊ ወልዐመል በንግግርም ሆነ በተግባር ለአላህ ብሎ በማጥራት ላይ አላህን እለምነዋለን ይላል። نعم اللهم آمين نسألك يا الله لنا وللمسلمين جميعا الإخلاص في القول والعمل هذا وصلى الله على نبينا محمد وعلى آله وصحبه